حفظهما الله መጅሙዓ ፈታዎች ላይ ይላል ያ መጅሙዓ ፈታዊ አለዚ እሱ መባዓትሁ ያሳተመችው የሆነ ያሳተመችው የሆነ ማን ያሳተመው መአሰሰቱ ዳዕወት ልእስላሚየት ሰሐፊያ የሚባል ይሄ እንትን የድርጅቱ ስም ነው። ህትመቱ ሙስዓብ ነው የታተመው ወይንም ደግሞ አጥፋ ነው የታተመው ወይንም ዳሩል ሐዲስ ነው የታተመው ዳሩል በሲር የታተመው ዳር እብኑ ተይሚያ እያልን ነገር አለ። ድርጅቶች ስም ነው في مجموع ላይ ብለዋል። الذي يا አልፈታዊ الفتاوي ያሳተመችው مؤسسة الدعوة الإسلامية እስላማዊ ጥሪ ድርጅት የሚባለው ማለት ነው። አስሐፊያ በጋዜጣ አማካኝነት እስላማዊ ጥሪ የሚያደርጉ company የድርጅቱ ስም አንደኛው ሙጀለድ 185ኛው ገጽ አንደኛው ሙጀለድ መጅሙዕ አልፈታዋያቸው ላይ እብኑ ባዝ እንዲህ ብለዋል። መጅሙዕ አልፈታዋቸው ላይ መጅሙዕ አልፈታዋቸው ላይ እንዲህ ብለዋል። አንደኛው ሙጀለድ መቶ ሰማንያ አምስተኛው ገጽ ላይ ብለህ ብትናገር ሁሉ ኪታባቸው ላይ እንደዛ አይደለም። በምን ድርጅት የታተመው ብለህ ነው መናገር ያለብህ። ይኸው አንደኛው ሙጀለድ መቶ ሰማንያ አምስተኛው ገጽ ላይ የለም ይልሃል። ያ አይደለም በማን ህትመት በታተመው ማለት ነው። ሙአሰሰቱ ዳዕወት ልእስላሚየት ሷሐፊያ የሚባለው የህትመት ድርጅት ባሳተመው ኪታብ ላይ ማለት ነው። ሌሎች ሲያሳትሙት ደግሞ ገጽ ሊቀየር ይችላል። በሌሎች ህትመት ማለት ነው። ግልጽ ነው አይደል? ግልጽ ነው። እዚህ ኪታብ ላይ ምን ይላሉ? ይሄ ያሉት አባባል ነው አሁን የምንቀረው ማለት ነው። ከላይ አብዱል አዚዝ ብን ባዝ الرئيس العام للإفتاء والدعوة والإفتاء حفظه الله في مجموع الفتاوى ይላሉ الذي طبعته مؤسسة الدعوة الإسلامية الصحفية ባሳተመች ላይ ብላል። ምን ይላሉ? ላተጁዙ አይበቃም፣ አይፈቀድም። ሙሳፋሐቱ ኒሳ ሴቶችን መጨበጥ አይፈቀድም። ገይረል መሐሪም ከቅርብ ዘመድ ውጭ ከዘመድ ያሉትን ማለት ነው። ዘመድ ያልሆኑ ሴቶችን መጨበጥ አይፈቀድም። ሙጥለቀን ያለ ገደብ አይፈቀድም። ሙጥለቀን በምንም አይነት መልኩ አይፈቀድም። ላተጁዙ ሙሳፋሐቱ ኒሳ ሴቶችን መጨበጥ አይፈቀድም። ገይረል መሐሪም ዘመድ ያልሆኑ ሴቶች ዘመድ ማለት በእኛ ሀገር አይደለም፣ በሸሪዓው ዘመድ ያጎትም ልጅ ዘመድ ነው፣ ልጅ ዘመድ፣ ያክስት ሴት ልጅም ለእኛ ለወንዶች ዘመዳችን ነው። የአጎቶቻችን ሴት ልጆች ዘመዶቻችን ናቸው፣ እንደ ስጋ ማለት ነው። ወላኪን በሸሪዓው ከሆነ መሀሪም የሚለው ነገር ውስጥ አይ መሐሪም ማለት ማግባቱ ሐራም የሚሆን ማለት ለሴትም ለወንድ ያጎት ልጅ ማግባት ያፈቀደ ያክስት ልጅ ማግባት አይፈቀድም። ለወንድ ልጅ ያክስቱን ሴት ልጅ ያግባት አይፈቀድም። ያጎቱን ወንድ ሴት ልጅ ያገባ አይፈቀድለትም። ይፈቀድለታል። ስለዚህ መጠበቁ ክልክል ነው ማለት ነው።